المسلمين وعلى آله وأصحابه ومن اهتدى بهذه واستنى بسنته إلى يوم الدين أما بعد فإن خير الحديث كتاب الله وخير الهدي هدي محمد بن عبد الله وشر الأمور محدثاتها فكل محدثة بدعة وكل بدعة ضلالة وكل ضلالة في النار نسأل الله سبحانه وتعالى بأسمائه الحسنى وصفاته العلى أن يوفقني وإياكم لما يحبه ويرضاه إنه نعم المولى ونعم النصير يقول الله ውድ ተማሪዎች የተፍሲር ትምህርት የምትከታተሉ ሁሉ ዛሬም እንደተለመደው ከረጃጅም ሱራዎች ከሱረቱ አንዓም ከመቶ ሀምሳ አራት እንነሳለን መቶ ሀምሳ አራቱ የሚነሳው ለነቢዩላህ ሙሳ የተሟላ መጽሐፍ የሰጣቸው መሆኑንና በዚያ መጽሐፍ ውስጥ ያብራራቸው ያብራራላቸው ጉዳዮች እንዳሉ እንዲሁም ይሄ ቁርአን ደግሞ የተባረከ መሆኑን የሚገልጽ ሁለቱም መጽሐፍቶች ቅዱሳን መጽሐፍቶች አላህ ስብሓንሁ ወተዓላ ለሰው ልጆች ይበጃሉ ብሎ ያወረዳቸው በመሆኑ ሁላችንም ልንከተላቸው የሚገባ መሆኑን ይነግረናል ثم آتينا موسى الكتاب ከዚያ ለሙሳም መጽሐፍ ሰጠን ይላል الكتاب ያን መጽሐፍ ያን ታላቅ መጽሐፍ الكتاب اسم للتوراة هنا ተውራትን ለማለት ነው ثم آتينا موسى الكتاب تماما የተሟላ የሆነ ለማለት ሙሉ የሆነ على الذي أحسن በዚያ በሚያሳምር ላይ የተሟላ የሆነ أي آتيناه الكتاب الذي أنزلناه إليه تماما كاملا جامعا تماما مالت كل النقر ያጠቃለለ على الذي احسن جزاء على احسانه على الذي من اجل الذي በዚያ يتنسى احسن ያሳመረው በሆነ وتفصيلا لكل شيء كل لما وراء راس تبال وتفصيلا لكل شيء وهدى لكن قد مري مري አርገን ورحمة رهراه يادرجن لعلهم بلقاء ربهم يؤمنون من الباتم እኮ ከጌታቸው ጋር በመገናኘት እውነትነት ያረጋግጡ ይሆን ዘንድ እንዲህ አድርገን የሰጠናቸው ለማለት ነው ثم آتينا موسى ለሙሳ ሰጠነው ثم آتينا موسى الكتاب ለሙሳ መጽሐፉን ሰጠነው ተማመን ታመን ጃሚዓን ማለት ነው ታመን ካሚለን ያማረ ሁኖ የተሟላ ሁኖ على الذي من أجل الذي ለዚያ ስንል አሕሰነ ላሳመረው ነገር ጥሩ ነገር ስለሰራ لأجل إحسانه لأجل إحسانه في العمل وقيامه بأوامرنا وطاعتنا هل جزاء الإحسان إلا الإحسان على الذي أحسن وتفصيلا لكل شيء كل النجر يميابرا الرارقن توراة مفصل نو لعلهم بلقاء ربهم يؤمنون لكي يؤمنوا بلقاء ربهم كجيتات شوغار بمجنانية ينت ሊያምኑና ሊዘጋጁ ዘንድ ወሃዛ ይሄም በእጅህ ያለው አሁን አንተ ጋር ያለው ኪታቡን መጽሐፍ ነው አንዘልናሁ ያወረድ ነው የሆነ ሙባረኩን ረድኤት ያለው ለአንባቢው በረካ የሆነ ለሰሚው በረካ የሆነ ለሚተገብርበት በረካ የሆነ ሙባረኩን ፊ ውስጡ በረካ ያለው ሁሉ ነገር ያለው ፈተቢዑ ተከተሉት يهن القرآن تكتلوت فاتبعوه واتقوا لعلكم ترحمون الله سبحانه وتعالى فرو واتقوا مخالفة القرآن قرآن المنكف كنت تنكفوا واتقوا معصيته الله قال أن يتعلوا نظر وشنت تنكفوا لعلكم ترحمون لكي ترحمون لعل قرآن لا يعبزهن لكي بمعنى كي نوم ونونه أن تقولوا أن تقولوا ألا تقولوا بأننا بفعل مضارع مكاكل لا مودك بعربوش زند يتلمدنوا أن تقولوا بمعنى ألا تقولوا انداتلونو مخافة أن تقولوا تلالاتو تبلو لا مساي مدع إنما أنزل الكتاب متى في وردو መጽሐፍ የወረደው አላ ጣኢፈተይን ሚን ቀብሊና ከኛ በፊት በነበሩ በሁለት ቡድኖች ላይ ነው የወረደው በማንና በማን በአይሁድና በነሷራ በእኛማ መች ወረደልን እንዳትሉ ይህንን እንዳትሉ ነው ይህን ቁርአን ያወረድ ነው وهذا كتاب أنزلناه مبارك فاتبعوه واتقوا لعلكم ترحمون أن تقولوا إنما أنزل الكتاب على الذي على طائفتين من قبلنا وإن كنا عن دراستهم ለጋፊሊን እኛ ደግሞ እነዚያን እነዚያን መጽሐፍቶች ከማንበብና ከመመራመር የተዘናጋን ነበር የይሁዳና የነሳራ ነው ብለን ለዚህ ነው እንትን የሆን ነው መልእክትን በደንብ ያልተረዳ ነው እንዳትሉ ነው ነው የሚለው ወለውላ አን ቱሲበሁም ሙሲበቱን ቢማ ቀደመት አይዲህም እነሱ በሰሩት ወንጀል ስራ ጥፋት ቢደርስባቸውና ቅጣት ቢደርስባቸው ፈየቁሉ ይላሉ ረበና ለውላ አርሰልተ ኢለይና ረሱለን ፈነተቢዐ አያቲከ ይላሉ ለምን መልእክተኛ አላክልንምና የእሱን አስተምሮት አንከተልም ነበር ይላሉ على طائفتين من قبلنا قال علي بن أبي طلحة عن ابن عباس هم اليهود والنصارى أو ለምን የነሱስ መጽሐፍ አልሆናቸውም በቋንቋችን አይደለማ أو تقول وين داتلونو لو أن لو أن أنزل علينا الكتاب بين يلاي مزعف وردولن به النورو لكنا أهدا منهم كالنسو يتشالنا كانوا من قد يازنن هون نبرا الوردم فقد جاءكم بينة من ربكم كجتاتشوه ما سرجا متولاتشوها وهدى ورحمة كانوا من قد النار رحمة الرحيم مستوال ፈመን አظለሙ ሚመን ከዘበ ቢአያት ላህ ወሰደፈ አንሃ በአላህ አንቀጾች ካስተባበለና ከእሷ ከተዘነበለ የበለጠ ግፈኛ ማናለ ሰነጅዚ ለዚነ የስዲፉን አን አያቲና ሱአ ልዓዛቢ ቢማ ካኑ የስዲፉን እኛ ከአንቀጾቻችን የተዘነበሉትን ሰዎች በስተታቸው በመዘንበላቸው ምክንያት انكت اتشوى الذي لا الله هل ينظرون هل ينظرون إلا أن تأتيهم الملائكة أو يأتي ربك أو يأتي بعض آيات ربك لمهنوا كافروا نبي ياسو اتنا يما يكبلوا تهلوا إمي التبع بقوت نقر على اتشونا ملائكة اتنا ممتعة انجي ወይ አላህ መምጣቱን እንጂ ወይም ደግሞ የአላህ ተአምሮች አንዳንዶች ወይም ከፊሎች መምጣታቸውን እንጂ ሌላ ይጠባበቃሉን أن تأتيهم الملائكة وذلك قول يوم القيامة كائن من أمارات الساعة وأشراطها يكما كان ከመሆኑ በፊት የሚመጡ በጣም ታላላቅ የቂያማ ምልክቶች አሉ ለምሳሌ ነቢዩ عليه الصلاة والسلام فيما رواه أبو هريرة عنه لا تقوم الساعة حتى تطلع الشمس من مغربها ቂያማ አይከሰትም አይመጣም ፀሐይ በመግቢያዋ ተመልሳ እስከምትወጣ ድረስ በዚህ ገባች ተመልሳ ወደዚህ የለመድነው በዚህ ትወጣለች በዚህ ትገባለች እንደገና በዚህ ትወጣለች አይደል በየት አለፈች ብለን ጠይቀን አናውቅም አይገርምንም በዚህ ገብታ በዚህ መውጣቷ ነው አይደል ተአምሩ ግን አላህ አዲስ ነገር ያመጣል። በዚሁ እንደሄደች በዚሁ ትመለሳለች። እዚያን ቀን ሰው ሁሉ ይደነግጣል። ተአምር ይሆናል። ግን በዚህ ሄደ መኪና በዚህ ነው የሚመለሰው ወላ በዚህ ታዲያ የፀሐይ ነገር እንዴት ነው? ስለተለመደ ተአምርነቱን ትቶታል ሰው። ለአቅልህ ቅርብ የሆነው ነገር ሲመጣ ግን ስላለመድከው አዲስ ይሆንብህና አያት ይሆናል። ሐታ ተጥሉዕ አሸምሱ ሚን መግሪቢያ ያ ጉድ ይላል ሰው ጉድ ጉድ ጉድ ጉድ ፀሐይ ፀሐይ ጉድ ምን አደረገች? በሄደችበት ተመልሳ መጣች። ባልሄደችበት መጣች ሲባል ነበር እንጂ ثلاث إذا خرجنا قالوا النبي عليه الصلاة والسلام ثلاث إذا خرجنا لا ينفع نفسا إيمانها لم تكن آمنت من قبل ሶስት ነገሮች ሶስት ነገሮች ከመከሰታቸው በፊት ያላመነ ሰው እነሱን አይቶ ቢያምን ፋይዳ የሌለው ነገሮች አሉ አሉ እነሱ ምንድናቸው طلوع الشمس من مغربها والدجال ودابة الأرض ፀሐይ በመግቢያዋ በኩል መመለሷ ደጃል የሚባለው ሰውዬ መምጣቱ ደጃል ቀጣፊው ማለት ነው ደጃል በጣም ለሰው ልጆች የሚፈልጉት ሁሉ ነው የሚሳካላቸው እሱ ሲመጣ يتبعه خبز الجبال ويجري معه أنهار ምንድነው አንሃሩ الماء በየትም ቦታ ላይ በሄደበት ቦታ ጋራ የሚያህል ነው ምግብ ተከትሎት የሚሄደው የሚበላ እንደ ልብ የሚጠጣ እንደ ልብ እንደ ልብ የሚፈነጭበት ጊዜ ነው የሚሆነው ጋራውን ወርቅ ያደርገዋል አፈሩ ድንጋይ ሁሉ ብር ሁሉ ካለ ይሆነዋል ዝናብ ከፈለገ ያዘንባል ታዲያ ያንን ካገኘ ሰው በስንዴ እንኳን ያለ ወርቅና ብር የሚያደርግ ተገንቶ ግን ሙስሊሞች አይደለም አንተ አለ ኧረ በፍጹም አንተማ ያው ተነግሮናል ይላሉ ዳበቱ الارض ያለች ደግሞ ከመሬት የምትወጣ ላም ያቺ ላም ደግሞ ስትመጣ ሰው ላም በየከተማው ላም አብራው ስትሄድ እሳት አለች ደግሞ ስትመጣ የምትሰበስብ ህዝቡን የምትነዳ ወደ ሻም ወደ ሶሪያ ሂዱ እያለች ከአደን አካባቢ ነው የምትመጣው ከዚያ በኋላ በምስራቅ በኩል ያለው መጀመሪያ ከዚያ ወደ ምዕራብ ትመጣና ሾጥ እያደረገች ተቢቱ ሐይቱ ባቱ ወተቂሉ ሐይቱ ቃሉ የሚያድሩበት ቦታ ታድራለች የሚያርፉበት ቦታ ታርፋለች يوم يأتي بعض آيات ربك የዚህ አይነት ይሄ በተከሰተበት ቀን لا ينفع نفسا إيمانها لم تكن آمنت من قبل أو كسبت في إيمانها خيرا ያላመነች ወይም አምና ደግሞ ምንም ኸይር ሳትሰራበት ባዶ ቀፎ ኢማን ይዛ የነበረች ይህን ሳይሆ ቀኑ መድረሱ ነው እንደ ሳልዘጋጅ ብሎ ጉንብስ ቀና ቢሉት ዋጋ የለውም ጠዋት ነው መነሳት አሁን ላይ ሲረፍድ መንደፋደፍ ዋጋ የለውም ብዙዎች እኮ እንዲህ ያለ አላቸው ትደርስበታለህ ትደርስበታለህ ይለዋል ሲረጅ ነው ድሮ የሚሞተው ብዙ ጊዜ ሰው የሚሞተው ሲያረጅ ነበር ስለዚህ ሳረጅ ይሰግዳለሁ እያለ ይቆያል ዘንድሮ አይምሬ ጠለፍ ሲያደርገውና ሲያንደፋድፈው እንግዲህ ኢስቲግፋር ማብዛት ነው እንጂ ምን ይደረጋል ይላል ኢስቲግፋር ማብዛት ነው ስማ ትናንትና ኢስቲግፋር ማብዛት ነበር ቁል እንተዚሩ ኢና ሙንተዚሩን እናንተም ተጠባበቁ እኛም እንጠባበቃለን በላቸው እንግዲህ ይነግረናል ከዚያ በኋላ የፀሐይ መውጣት ከሆነ መላይካ መምጣት ከሆነ የአላህ መምጣት ከሆነ የምትጠብቁት ጠብቁ እኛም እንጠብቃለን እናንተም ጠብቁ በላቸው ያ አላህ ያ አላህ إن الذين فرقوا دينهم وكانوا شيعا እኛ እምነታቸውን የበታተኑና ቡድኖች የሆኑ ዲናቸውን የከፋፈሉ አይሁዶች افترقت اليهود إلى 71 فرقة وافترقت النصارى إلى 72 فرقة وستفترق أمتي إلى 73 فرقة كلها في النار إلا واحدة من هي يا رسول الله قال من هي على ما أنا عليه الآن وأصحابي عليه اليوم وأصحابي ዛሬን ያለሁበትንና ሰሃቦቼ ያሉበትን ብቻ የያዙ ሰዎች ሲቀሩ ሌላው በሙሉ የሳት ነው إن الذين فرقوا دينهم إن أمنتاتشون يكفافلوا يليايو وكانوا شيعا بدن ببدن يهونوا سوت لست منهم في شيء أنت كالنسو قار بمن قنينة يلهم يا سلام برع نبيه محمد صلى الله عليه وسلم يلهم النسو قار النسو ينيناتشو بلو እኔ ነቢ ወዳጅ ነን እያለ ቢጨፍር በየቀኑ አንተ የለህም እዛ ውስጥ። አላህ እኮ ነው የሚያወጣቸው። ሐታ ነብዩ እኮ አይደሉም። እኔ እናንተ ጋር አይደለሁም እኮ አይደለም። ላ አንተ ለስተ ነው ሸይ ከነሱ ጋር ምንም የለም፣ ግንኙነት የለም። በዒድ ኩሉ ልቢድዕ ኩሉ መን የክተሪዑ ልቢድዕ በየሰፈሩ በየጓዳው በየመጋረጃው ስር የሚፈበረከው ፋብሪካ ሁሉ በሙሉ ነብዩ በሪኡ ምንሁ አለበለዚያማ እኮ የነብዩ ነብይነት ይቀራል። ይሄ ሁሉ ዲን ከሆነ ነብዩ የትኛውን ነው ያስተማሩት ልበልሽ? የሚገርማችሁ ቁርአንን ትክክል አይደለም እያሉ ሙስሊሞች ናቸው የሚሏቸዋል ሰዎቹ። ከነብዩ በኋላ የሆነ ዲን ጨማምረው ጨማምረው ዲን ነው የሚሏቸውንም እነዚህም ሙስሊሞች ናቸው ይላሉ። ታዲያ ሰሃቦች እናንተ ምንድነው ልዩነታቸው? አንዳንዶቹ ደግሞ ነቢን እንደኛ አትወዱም እኛ ነን ነቢ መውደድ እንዴት እንደሆነ እናሳያችሁ ይሉናል። ከአቡበክር በልጠው ማለት ነው፣ ከዑመር በልጠው ኢላ ተንሱሩህ አለ አላህ ባትረዱት ሙሐመድን አለ ፈቀድ ነሰረሁ ላህ አላህ ረድቶታል ሙሐመድን መቼ ኢዛ አኽረጀሁ ለዚነ ከፈሩ ካፊሮች ሲያባረሩት ከመካ ምኑ ነው إذ هما في الغار ثاني اثنين إذ هما في الغار أيه أبو بكر قارا مودادر አይቻልም እንደው ህልምም በህል ልታስቡት አይገባም እንኳንስ በተግባር ልታወሩ አቡበክር ስዲቅ ረዲየላሁ አንሁ ነቢ ጋር ሲሄዱ ፊት ለፊት ይሆናሉ ከኋላ ይሆናሉ በቀኝ ይሆናሉ በግራ ይሆናሉ አረ ምን ሆነ ነው እንዲህ የምትጨነቀው አሏቸው በፊት ሲሆን ከኋላ የሚመጡ ይመስለኛል አለ ጠላት ከኋላ የሚደርስ ይሆናል የመጀመሪያ እኔ ላይ እንዲያርፍ ስለምፈልግ ከኋላ ሰውን ደግሞ ከፊት የሆነ ነገር አድርጎ ቢሆን ስለዚህ እኔ ቆሜበት እኔን በልቶኝ እኔን ወግቶኝ እንጂ ሰው እንዲቆምበት አልፈልግም። ከቀኝ ሲሆን በግራ ይመጡ ይመስለኛል። አንተ በአመት ዝም ብለህ ሱቢ ሳትሰግድ መተህ የተጨፈነፈንክ አይንህን እየጠረክ መተህ ጨፍረህ መውሊድ የነቢ ወዳጅ ልትል ነው? እምራአ የረሱል ዓለይሂ ሰላቱ ወሰላም ሰሐቢያ ሴት ሴት ልጅ እንግዲህ ዘመን ሲሞትባት እንዴት እንደምትሆን ታውቃላችሁ። ልጅሽ ሞታሏል አለቃቀሰችና ትንሽ ከይፈ ረሱሉላህ አለች የኡሁድ ቀን ነው هو ረሱሉላህ ቢኸይር አሏት ትንሽ ቆየችና ደግሞ አባትሽ ሙቱ አሏት አሁንም አለቃቀሰችና ከይፈ ረሱሉላህ አለች አለ ነብዩ እንዴት ናቸው ትንሽ ደግሞ ቆይታ አሁንም ባልሽ ሙቷል አሏት አለቃቀሰችና ከይፈ ረሱሉላህ ሰው ይሄን ሁሉ የተረዳ ሰው ወደ ራሱ ጉዳይ አይሄድም ላ مركز على من على الحبيب صلى الله عليه وسلم ነብዩ እንዴት ናቸው ነው አሩኒ አለች። አላምንም። ቀስ እሳቸው ሞቱ ልትሉኝ ነው መሰለኝ። አሩኒ አሳዩኝ። ይሄው ስትባል ኩሉ ሸይእን በዕደከ አምሩሁ ጀለል ያ ረሱላላህ አለቻቸው። ሁሉ ነገር ከርሶ በላይ በኋላ ቀላል ነው። ባልም አባትም ልጅም ቀላል ነው። የእርሶ ሞት ነበር። አንዱ አንዱ ሰሐቢ ሰሐባዎች ትንሽ ሰለፍ ብሎ አገኛቸው የኡሑድ ቀን ደንገጥ ብለው ምን ሆናችሁ ነው አላቸው። ነብዩ ሞቱ እየተባለ ነው እና ዝም ብላችሁ ታያላችሁ ነቢ በሞቱበት አትሞቱም ታዲያ እሱ እኮ የፈለገው ሞቱ እንዲያ እንግዲያ ሞቱ ቤታችን እንግባ ይላል መስሎት ነው አትሞቱም ታዲያ ነቢ በሞቱበት ላይ ቆማችሁ ታያላችሁ የረሱል አለይሂ ሰላቱ ወሰላም አሐዲስ የነቢዩ አለይሂ ሰላቱ ወሰላም ትንቢቶች በጣም ወሳኞች ናቸው ማየት ያስፈልጋል ለምን ያነው ላይ አንጠቁ አኒል ሀዋ የምትጠብቁት መላእክት እስኪመጣ እስኪነግራችሁ ነው ወይ ቂያማ እስከሚቆም የቂያማ ምልክቶች መምጣታቸው እስከምታረጋግጡ ነው ከዚያ በኋላ ፋይዳ የለውም ان الذين فرقوا دينهم وكانوا شيعا لست منهم في شيء አየህ ስለዚህ መስራት ያለብህ ዛሬ ባለበት ነው انما امرهم الى الله የነሱ ጉዳይ ሁሉም ወደ አላህ ነው ثم ينبئهم بما كانوا يفعلون ከዚያ በኋላ ይሰሩት የነበረውን ነገር ይነግራቸዋል አይ والله መዝገብክን ይዘህ እያንዳንድ መዝገብክን ታነባለህ ስታነብ ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها عندي نقر ألف منه إن الذين فرقوا دينهم وكانوا شيعا لست منهم نبي عليه الصلاة والسلام في الحديث من قالوا نحن معاشر الأنبياء أولاد علات ديننا واحد إن نبيات የተለያዩ እናቶች ልጆች ነን ሃይማኖታችን አንድ ነው አሉ ነቢ አለይሂ ሰላቱ ወሰላም ዲኑሁም ዋሂድ ዲኑሁም الاسلام ዒሳ ወላሂ ሙስሊም ነበሩ ሙሳ ከዛሊክ ሙሳ ሙስሊም ናቸው ኢብራሂምም ከላይ ከአደም ጀምሮ እስላም ስለዚህ አዲስ ሃይማኖት አይደለማ በነቢዩ አለይሂ ሰላቱ ወሰላም ተሐድሶ የመጣው ሰዎች ሲያበላሹት የነበረውን በነቢያቶች አስተምሮት ላይ የደበላለቁትን ለመጨረሻው ጊዜ አስተናብቶ እስላምን አስተምሮ ለመሄድ እንጂ አዲስ ከዚያ በፊት ያልነበረ ሃይማኖት አይደለም شرع لكم من الدين ما وصى به نوحا አየህ ኑህ የታዘዘበትን የደነገግንላችሁ ኑህ እናንተ የአንድ ማህበር አባሎች ናችሁ ከኑህ ጋር አባል ከሆንክ በኋላ ነው ዶሮ እያረድክ ምናምን እያልክ እወጣለሁ ብለህ ማህበር የምትወጣው አንዳንዱ ነው ትናንሽ ምንድነው ትናንሽ ከአደም ጀምሮ እስከ ቂያማ ቀን ድረስ የሚኖር ማህበር ውስጥ ገብተህ ከሰማይ መመሪያ የመጣለት በሱና ማስተባበሪያ የተሰጠው እንትን ውስጥ ገብተህ እንደገና በቡድን በየጓዳው ስር ይሄድክ ትሸጉጣለህ። አንዱ ቲጃኒ፣ አንዱ ቃድሪ፣ አንዱ ሰማኒ፣ አንዱ ሻዝሊ፣ አንዱ ነቅሸበንዲ ይሻላል። دين يكفيك الاسلام سماكم المسلمين من جاء بالحسنه መልካም የፈጸመ من جاء معنا من عمل حسنه ያመጣ ማለት ሐሰና ያስመዘገበ የሰራ فله عشر امثالها ተመሳሳይ አስር ነው የሚሰጠው አንድ ኸይር ስራ ሰጥተህ ዘጠኝ ይጨምርልሃል አንድ የአንድ ብር ውሃ ውሃ ገዝተህ ዘጠኝ ዘጠኝ የሚጨምራለ እዚህ ሀገር የለም እንጂ ይሄ እኮ ትንሹ ነው ሊኖር ይችላል ምንድን ነው ባንዳ ነው እንደ ሰሞኑን እንደዚያ ምናምን ትንሽ አለው ኧረ እና በስንት ቀን አበቃ أما رب العزة والجلال أعلن هذا شوف مثل ما ينفقون في سبيل الله كمثل حبة أنبتت سبع سنابل في كل سنبلة مئة حبة بأند فري سبعة متو بيستبه أي دين كذي يبلت من لي من لي يبل يبل الله من لي أو من ينقرن من جاء بالحسنة فله عشر أمثالها من نشاونه أمي قرموا خير سراس السرين تاقن يالي تباله شرم سسران دينو بيبالس على العالم ومن جاء بالسيئات فلا يجزى إلا مثلها መጥፎ የሰራ ግን ራሷን ነው وهم لا يظلمون من ما ينتقف አይፈጸምባቸውም يقول الله عز وجل من عمل حسنة فله عشر أمثالها وأزيد فلك جمرا له ومن عمل سيئة فجزاؤها مثلها أو أغفر تمساسين ستعله ويممر له اليوم الله أكبر ومن عمل قراب الأرض خطيئة يمريت ملو وانجل سرا ثم لقيني لا يشرك بي شيئا جعلت له عليه مثلها مغفرة ሽርክ ከሌለው መሬት ሙሉ የመሬት ቆዳን ሙሉ ወንጀል ይዞ ይመጣ ያን ሙሉ ምን አረግለታለሁ ምህረት አረግለታለሁ ብቻ ሽርክ እንዳይኖረው አረ እቺ ሽርክ መከራ ናት ጎበዝ ሽርክ በጣም መጥፎ ናት ሽርክ ደግሞ እኛ አይመለከተን ማለት እኛ ጋር ምን ሊያደርግ ይመጣል ቅዳሜ ለአብዶዬ እሁድ ለማን ነው እሁድ ለኢሳ ነው እሁድ ለኢሳ ነው ለማን ነው እ እሁድ ለዒሳ ሰኞ ለነቢ ማክሰኞ ለኑር ሁሴን ሮብ ለማን ነው ለጅላኒ ሐሙስ ለማን ለማን ነው ለፋጢማ ታዲያ ይሄ ሁሉ ተከፋፍሎ አለው እኔ ጠፍቶኝ ነው እንጂ ቀኖች አላቸው በእያንዳንዱ እንዲያውም ድርብ አለው አሉ ድርብ አለው አሉ ሰው ሲበዛ ቀን ሲያጡ አብዶ እየጋር ነው እንደ ሼህ አብዶዬ ሰደቃ ላወጣ ፈልጌ ነበር ለአባቴ አለቻቸው። እናሳ ይህ አብዶዬ ቀን ሲሉ እኔ ፈርቸው እንዳይወስዱበት <laughs> የአባትሽን ጉልበት አንቺ ታውቂያለሽ። መሻይኾቹ <laughs> እንዴት እንደሚያደርጉ አያቸው አይደል? መሻይኾቹ ይችን እኮ ተቆጥተው አንቺ ምን እያደረግሽ ነው? ኧረ ኧረ እንዳይሏት አይ እንዳይወስዱ ቢፈርጀ ነው እንዴ እሳቸው የሰው የሚወስዱ ዛሊም ናቸው እንዴ ታነ ሲሏት አይ ባልሽን ጉልበት አንቺ ታውቂያለሽ እንዴ? አንዷ ደግሞ ገንፏ ገንፍታ ትንሽ ገንፏ ገንፍታ ሰደቃው ለሊላህ ሷቡ ለጀሚዕ ላሟት ላ ለጀሚዕ ላሟት አረ ከሆነማ ያንሳል እንጨም እንዲህ በቀለጅ ያደረጋቸው እንዴ والله العظيم من جاء بالحسنة فله عشر أمثالها ومن جاء بالسيئة فلا يجزى إلا مثلها وهم لا يظلمون نعم قل إنني قل بل يا نبي يا نبينا يا محمد يا رسولنا بل አላቸው إنني እኔ هداني ربي ጌታዬ መርቶኛል إلى صراط مستقيم ወደ ቀጥታው መስመር ዲንን ሃይማኖት ሲሆን ቅየመን ቀጥ ያለ ሚለተ ኢብራሂም የኢብራሂም መንገድ ሐኒፈን ከባጢሉ ሁሉ ወደ ቀጥተኝነት ያዘነበለ ሲሆን ወማ ካነ ሚነል ሙሽሪኪን ኢብራሂም ከጣዖት አምላኪዎች አልነበረም <laughs> የሁዶች ኢብራሂም የኛ ነው ካነ የሁድየን ይላሉ ነሳራችም ነስራኒ ነው ይላሉ ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا ليش بلوس مسلما اياتي النبي صلى الله مسلم دمي يبال كان ابراهيم مسلما وما كان من المشركين قل بل ان صلاتي ان يعني يسجدت ونسكي اردوتي ومحياي هوتي ومماتي موتيم لله رب العالمين لعلمات جتا لا الله بتشانو من ورو من موتو اردم صلاتيم لسو بتشانو لما انما السجدم አልልም አይባልም እንደዚህ እንደዚህ لا يركع إلا لله لا يسجد إلا لله لو كنت أمر أحدا أن يسجد لأحد لأحمرت المرأة أن تسجد لزوجها من شدة حقه عليه سولة سو سجود يعرق بن من بيهون نوره ሚስት ለባሏ ነበር ስጁድ ታድርግ ብዬ የማዘው ግን አላዘዝም ስጁድ አይ እንደዚህ እንደዚህ አንዳንዱማ ገና ሸክ ሳይ ከወዲያ ሳይ ቀኝ እጁን አውጥቶ አጎንብሶ እዛ ታች ለመውረድ ለምን تعظيما له طيب يهني هل الله عزمه من لا يسيت علينا الله أكبر يالك بين يدي الله قمه يفشل እውነት አላሁ አክበር ስትል ትዝ ብሏል አላህ አላህ ፊት እንደሆን ካቁመሃል ነቢ ስ ላ ሰለም እኮ አክታ ከመጣባችሁ በቀኛችሁ እንዳትተፉ በግራ በፊት ለፊታችሁ እንዳትተፉ በግራችሁ ስር ትፉ አሉ ለምን አማመ ረቢ ልዓለሚን ያለሁን ሸሁን የምትፈራውን ያህል ሸሁ የሆነ ነገር ያረገኛል ብለህ ያየኛል የምትለውን ያህል እውነት አላህን ትፈራለህ إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له لسوا قار من يلو لا في ذاته ولا في أفعاله ولا في أسمائه وصفاته وبذلك بزي قداي أمرت تازجا له وأنا أول المسلمين إني مجمع مسلم نين بلاتشو وأنا من المسلمين إني سنكرا دمو دعاء سنكرا وأنا من المسلمين ما مالتو بلتال إلى وأنا أول المسلمين لنبي خطاب سلهونا أستاذ أول المسلمين سلهونونا ولذي لذي أمة وأمرت أن أكون من المسلمين يونس ላይ እንደዚያ ይላል فإن توليتم فما سألتكم من أجر إن أجري إلا على الله وأمرت أن أكون من المسلمين إن صلاتي ونسكي ومحياي ومماتي لله رب العالمين فصل لربك وانحر ندمله نسكي النسك والذبح في الحج والعمرة كحي حج عبادة نسك بالال بتليك حج قاري زورت نسك بالال قل بل أغير الله أغير الله أبغي ربا وهو رب كل شيء كالله لإله جيتا فالقال له السو يهل نقر جيتا هنو يالا ولا تكسب كل نفس إلا عليها የትኛውም ነፍስ ለራሷ እንጂ በራሷ ላይ እንጂ ምንም ወንጀል አትሰራም አንዷ ነፍስ ሌላን ማንንም አታስቀጣም ወላ ተዚሩ ዋዚረቱ ዊዝረ ኡኽራ አንዷ ነፍስ የሌላ ወንጀለኛን ነፍስ ወንጀል አትሸከምም ثم إلى ربكم مرجعكم ከዚያ ወደ ወደ ጌታችሁ ነው መመለሻችሁ فينبئكم بما كنتم فيه تختلفون እዚህ መሬት ላይ ተጨቃጨቁ የነበራችሁበትን ነገር በግልጽ ይነግራችኋል ይላል አላህ Subhanahu Wa Ta'ala وهو الله الذي يانو جعلكم خلائف الأرض بمدر لا يتك درجاتكم جعلكم خلائف الأرض خلائف مالت متتكو ويم خلائف مالت አንዱ ሌላውን ትውልድ ትውልዱን እየተካ የሚሄድ እንዳ በሌላ ቦታ ላይ ወለው ነሻኡ ለጀዐልና ሚንኩም መላኢካ ፊል አርድ የኽሉፉን መሬት ላይ የሚተካኩ መላይኮችን ማድረግ እንችል ነበረ እንዳለው ኢኒ ጃኢሉ ፊል አርድ ኸሊፋ عسى ربكم أن يهلك عدوكم ويستخلفكم في الأرض فينظر كيف تعملون متكات متكات ورفع بعضكم فوق بعض درجات فينظر كيف تعملون أي فاوت بينكم في الأرزاق والأخلاق والمحاسن والمساوئ والمناظر والأشكال والألوان ورفع بعضكم فوق بعض درجات አንዱን ከአንድ ከፊላችሁን ከከፊሎች በላይ በደረጃ ከፍ አረገ አንዱን ንጉስ አንዱን ታች ያረገዋል አንዱን ረኢስ ሌላውን ሐሪስ ያረገዋል አይደል አንዱን ጀሚል ያደርገዋል አንዱን ደግሞ ደሚል በጣም ሁንጋ አንዱ በጣም ቆንጆ አንዱን ሀብታም ሚሊያርድ ነው ያደርገውና አንዱ ደግሞ አፍቀር ፈቂር ምስኪን መንቀሳቀስ የማይችል ዳ ورفع بعضكم فوق بعض درجات አንዱን በጣም ዓሊም ሁሉን ነገር የከፋፈተልን አንዱን ደግሞ አሁኑ ነግረው የማይገባው ነግረው ነግረው ተመልሶ እሺ ምን አልከኝ የሚል ورفع بعضكم فوق بعض درجات ለምን ليبلوكم فيما آتاكم በሰጣችሁ ሊፈትናችሁ ላይ ላይ ከፍ ከፍ ያላችሁት ያለኛ ላሳር ትሏላችሁ ወይስ ሌብሎን የአሽኩራ ማክፉር ነው ለፈተና ነው ይሄን የሰጠኝ ልትል ነው ወይስ ሰርተና ያገኘ ነው ልትል ነው ነው አትሰራም ሰርተ ብላ ለማኝ ሳይ ለማኝ ሲመጣበት በርም ይዘጋል አንዱ የሆነ መስጂድ ይሰግድ ነበር እኔ ጋራ የሀብታሞች መስጂድ ተቀውኝ እዚያ ኢማሙኝ አላህ ፈትኖኝ እዚያ ይመጣል ሰውየው አንተ እዚህ ትንሽ መስጊድ ነው ምን ያደርግልሃል ትልቅ መስጊድ ላሰግድ ነው አልኩት ወላይ ለማኞች ያስቸገሩኝ አለ ለማኞች ለማኝ ፍራቻ መስጊድ ይለቃል ሰውየው ሰፈር ይለቃሉ እኮ አንዳንዶቹ ሀብታሞች ሲከብሩ ሰፈር ይለቃሉ ይሄ ድሀ ሰፈር ይላሉ እዚያ እኮ አፈር ሲቅሙ ነው ያደጉት ሲከብሩ ያለ አባታቸው ጓዳ ሆኖ ሀብታም ይሆናሉ አይደል ከዚያ ወደ ቦሌ ይገዙና እዚህ ድሀ ሰፈር በአመት አንድ ጊዜ ነው እናቴን ለማየት ያውም እናቴ እዚህ ተቀምጣብኝ ይላል ورفع بعضكم فوق بعض درجات ليبلوكم فيما آتاكم إن ربك سريع العقاب يا أنت جيتا قطعة فتانو وإنه لغفور رحيم لفلقوا دم مهرنا زاني منو نسأل الله سبحانه وتعالى أن يغفرنا ويرحمنا وأن لا يعذبنا إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته